وبعد فيكون درسنا اليوم من كتاب بلوغ المرام من أدلة الأحكام في كتاب الصلاة في باب صلاة الاستسقاء رقم الحديث 415 إن شاء الله زاري 415ኛው ሐዲስ ላይ ነው የምንነሳው من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم عن ابن عباس رضي الله تعالى عنهما قال خرج النبي صلى الله عليه وسلم متواضعا متبذلا متخشعا مترسلا مترضعا فصلى ركعتين كما يصلي في العيد لم يخطب لم يخطب خطبتكم هذه رواه الخمسة وصححه الترمذي وأبو آه، عوانة وابن حبان طيب وعنه የሚላችሁ ከኋላ የሚያለፈው ሐዲስ የኢብኑ አባስ ከሆነ وعنه ይላል ግን وعن ابن عباس رضي الله عنهما የሁለቱንም የልጅንም የአባትንም ስራ አላህ ይወደድላቸውና انه قال ابن عباس አለ خرج النبي صلى الله عليه وسلم يا الله መልእክተኛ ወጡ ከየት ከቤታቸው ወደየት ኢለ المصلى የዒድ ሶላት ወደሚሰገድበት ቦታ ወጡ የወጡት ግን ዒድ ሊሰግዱ የዛሬው ሶላት ለየት ያለ ነው እሱ ምንድነው እስቲስቃ ነው እስቲስቃ ማለት ጦለቡ ሱቅያ ዝናብን መፈለግ ማለት ነው ዝናብ ጠፍቷል ድርቅ ሰፍኗል ይሄንን ድርቅ አላህ Subhanahu Wa Ta'ala በዝናብ እንዲቀይርላቸው ሶላት ሰግደው ሊለምኑ ማለት ነው ሙተዋዲዓን في ظاهره ማኑ አካላቸው ሲታይ የመተባበር በአላህ ፊት የመተናነስ ባህሪ የሚታይባቸው ሲሆን አተዋዱዑ ضد ተከቡር የኩራት ተቃራኒ ተዋዱ ይባላል በቃ አካላቸው ዛሂር ሲታይ የመተናነስ ባህሪ ይታይባቸዋል ማለት ነው የጀብደኛ የኩራተኛ አካሄድ አይደለም ይሄዱ ሙተበዚለን ማለት ሽቶ ቅባት ነገር ሳይጠቀሙ እንዲሁ ዝም ብለው ራሳቸውን ጣል አድርገው ማለት ነው ራስን ጣል ማድረግ ማለት ሳይጋጋጡ ሳይዋቡ ማለት ነው متخشعن ማለት ደግሞ በዛህራቸው በውስጣቸውም ለአላህ ፍርሃትን በደንብ ያሳዩ ሲሆኑ ከላይ እንዴት ይነበባል ፍርሃቱ ድምጽን በመቀነስ አይናቸው እንደፈለጉ ሳይዘረጉ ሰብሰብ በማድረግ ማለት ነው ቀልባቸውንም እንደዚሁ በማሰናነስ ሙተረሲለን አካሃር ላይ ደግሞ ተረጋግተው ጥድፍ ጥድፍ ሳይሉ ረጋ ብለው ለምሳሌ ሀዘን ላይ ያለ ሰው ጭንቅ ላይ ያለ ሰው ተረጋግቶ ቀስ ብሎ አስቦ ነው የሚሄደው ሙተضرعን ወደ አላህ Subhanahu Wa Ta'ala የተዋደቁ ሲሆኑ ከዛ ወጥተው ምን አደረጉ ፈሰላ ረካዓተይን ሁለት ረካዓዎችን ሰገዱ ከማይሰሊ ፊል ዒድ ዒድ ላይ እንደሚሰግዱ ሁሉ አሁንም ለሶላተል ኢስቲስቃ ሁለት ረካ لم يخطب خطبتكم هذه يا ابن عباس እናንተ ዛሬ የምትخطቡትን አይነት ኹጥባ አልخطቡም አለ ግን ከእናንተ አይነት ኹጥባ ለየት ያለ ኸጥበዋል ማለት ነው መفهوم رواه الخمسه አምስቶች ዘግበውታል አርባዓተ ሱነን ሱነን ጃራቶችና ኢማሙ አህመድን ጨምሮ ማለት ነው وصححه الترمذي ترمذي صحيح الحديث وابو عوان ابو عوانና وابن حبان ابن حبانም እንዲሁ ዘግበውታል ማለት ነው እንግዲህ ዝናብ ሲጠፋ ዝናብ በጠፋ ጊዜ ምን ይደረጋል አሁን የጠቃቀስናቸውን ባህሪዎች ባህሪዎች ተላብሶ ወደ መስገጃው ቦታ በመውጣት ሶላት ይሰገዳል ማለት ነው እስቲስቃ ይባላል እስቲስቃ ማለት طلب السقيا من الله عز وجل ከአላህ Subhanahu Wa Ta'ala ዝናብን መፈለግ ማለት ነው መቼ عند حدوث القحط ድርቅ በሚመጣ ጊዜ በድርቅ ምክንያት እንስሳዎችም ሆኑ ሰዎች ችግር ላይ በሚወድቁበት ጊዜ እስስቃ የሚለው ነገር ሁለት ረካ በመስገድ ሊሆን ይችላል ወይም ሶላት ሳይሰግዱ በዱዓ ብቻም ሊሆን ይችላል ዱዓው ከሶላት በኋላ ሊሆን ይችላል ሶላት ውስጥም ሊሆን ይችላል ወይም ኹጥባ ላይም ሊሆን ይችላል ግን በጥቅሉ በላጩ ሁለት ረካ ሰግዶ እንደ ዒድ ማለት ነው ዒድ ላይ ተክብር አለ እንደምናገው በመጀመሪያው ሁለተኛው ምረካ ላይ ተክብራዎች አሉ ጭማሪዎች እነሱንም ይደረጋሉ ተጩሆ ይቀራል ቦታውም ጊዜውም ሰዓቱም ያው የዒድ ሰዓት ይሆናል ጧት አካባቢ ማለት ነው በማንኛውም ሰዓት መስገድ ቢፈቀድም የዒድ ሶላት በሚሰገድበት ሰዓት በሚሰገድበት አሰጋገድ አይነት በሚሰገድበት ወቅት መስገዱ የተመረጠ ነው ነው የሚለን قاتلوا وعن عائشة رضي الله عنها قالت شكى الناس رسول الله صلى الله عليه وسلم أحوط المطر فأمر بمنبر فوضع له في المصلى ووعد الناس يوما يخرجون فيه فخرج حين بدا حاجب الشمس فقعد على المنبر فكبر وحمد الله ثم قال إنكم شكوتم جدب دياركم وقد أمركم الله أن تدعوه ووعدكم أن يستجيب لكم ثم قال الحمد لله رب العالمين الرحمن الرحيم مالك يوم الدين لا إله إلا الله يفعل ما يريد اللهم أنت الله لا إله إلا أنت أنت الغني ونحن الفقراء أنزل علينا الغيث واجعل ما أنزلت علينا قوة وبلاغا إلى حين ثم رفع يديه فلم يزل حتى رؤي بياض إبطيه ثم حول إلى الناس ظهره وقلب رداءه وهو رافع يديه ثم أقبل على الناس ونزل فصلى ركعتين فأنشأ الله تعالى سحابة فرعدت وبرقت ثم أمطرت رواه أبو داود وقال غريب وإسناده جيد وقصة التحويل في الصحيح من حديث عبد الله بن زيد وفيه فتوجه إلى القبلة يدعو ثم صلى ركعتين جهر فيهما بالقراءة وللدار قطني من مرسل أبي جعفر الباقر وحول رداءه ليتحول القهط وعن عائشة رضي الله عنها سروان الله يريد لنا عائشة بنت أبي بكر الصديق رضي الله عنه قالت علج شك الناس شكا ስሞታ አቀረበ ማለት ነው ሸከናሱ ሰዎች ስሞታ አቀረቡ ወደ ማን ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወደ ነብያችን ቁሑጥ አልማጠር ስሞታ ያቀረቡት ስለምንድነው ከተባለ የዝናብን ድርቅ ማለት ነው በዝናብ መቅረት ምክንያት ስሞታቸውን የተሰማቸውን የደረሰባቸውን ችግር አቀረቡ ስለዚህ ችግራቸው እንዲወገድ ደረሰበት ምክንያቱና ለዛ መፍትሄ ለማንጣት ፈአመረ ቢሚንበርን ነብዩ አለይሂ ሰላቱ ወሰለም ሚንበር አዘዙ ወንበር ማለት ነው መኸጦቢያ መቆሚያ ውሰዱና ዛ ዒድ ሶላት መስገጃችን አስቀምጡት አሉ ፈውዲዐ ለሁ ተቀመጠላቸው ፊል ሙሰላ ዒዱ መስገጃ ሜዳው ላይ ማለት ነው ወዋዓደ الناس ሰዎችን ቀጠሩ የውመን አንድ ቀን በዚህን ቀን ብለው ሐሙስ ወይ ጁሙዓ ብለው ማለት ነው يخرجون فيه የሚወጡበት የሆነን ቀን ቀጠሯቸው ቀኑ ምን ይሁን ምን ብቻ የሆነ ቀን በዚህ ሰዓት እንድንገናኝ እዛ ቦታ ብለው ለምን ሶላተ ለስስቃ እንድንሰግድ እሺ ብሎ ህብረተሰቡም ተሰማ فخرج ያ የተቀጠረው ሰዓት በደረሰበት ሰዓት ወጡ ማለት ነው فخرج ወጣ ማን ወጣው ነብዩ አለይሂ ሰላም ወጡ ማለት ነው حين بدا ግልጽ በሆነበት ወይም በወጣበት ሰዓት حاجب الشمس የፀሐው የፀሐው ቅንድብ ወይም ደግሞ ነጸብራቅ በሚታይበት ማለት ነው فقعد على المنبر ሚንበሩ ላይ ያው ብለው የለ ተቀምጦላቸዋል ሚንበሩ ላይ ቁጭ አሉ ሄደው فكبر وحمد الله الله اكبر አሉ لله አሉ ثم قال ከዚያም ቀጥለው አሉ انكم ايها الناس እናንተ ሸከውቱም ስሞታ አቅርባችኋል ጀድበ ጀድበ ዲያሪኩም ያገራችሁን ድርቅ አገራችሁ ለድርቅ መዳረጉን ስሞታ አቅርባችኋል ወቀድ አመረኩም الله ان تدعوا አላህ ደግሞ እንድትጸልዩት እንድትለምኑት አዟችኋል ኡድዑኒ አስተጅብ ለኩም ወወዓደኩም አሁንም ቃል ገብቶላችኋል አንየስተጂበ ለኩም ልመናችሁን እውን ሊያደርግላችሁ ብለው ስለ ዱዓ ማሳሰቢያና ማስጠንቀቂያ ሰጡ ثم قال كذب مع النبي عليه والسلام الحمد لله رب العالمين ምስጋና ለዓለማቱ ጌታ ይገባው አርዋህማን ሩሂም ሩህ ሩህ አዛኝ ለሆነው አላህ ማሊክ የውምዲን የፍርዱ ቀን ባለቤት ለሆነው የቂያም ቀኑ ባለቤት ለሆነው لا اله الا الله ከአንድ አላህ በስተቀር በትክክል የሚያመልኩት አምላክ የለም يفعل ما يريد የፈለገውን የሻውን ይሰራል لا يسأل عما يفعل وهو بيسألون ማለት ነው እሱ አይጠየቅም የፈለገውን ይሰራል ሰዎች ግን ይጠየቃሉ ስለዚህ አሁን ላይ ድርቅ አምጥቷል ለምን አመጣህ አይባልም አይጠየቅም የሚፈልገውን ነገር ነው የሚሰራው ያው ድርቁ አምጥቶታል اللهم انت الله አሉ እንግዲህ ጌታችን ሆይ አንተ ማታ አላህ አንተ ነህ አሉ አንተ አላህ ነህ ላ ኢላሃ ኢላ አንተ ካንተ በስተቀር በትክክል ሊያመልኩት የሚገባ አምላክ የለም አንተ الغني አንተ ማለት ደግሞ የተብቃቃነህ አልገኒዩል ሙጥለቅ ገደብ የለሽ የሆነ ሀብት ያለ ሀብታሙ አንተ ነህ ወነህኑ الفقراء ዲሆች ማለት ደግሞ እኛ ነን ስለዚህ ሀብታም ለዲሃ ማገዝ መተባበር አለበትና ዛሬ ቸገረ ምንድነው ካልከን ዝናብ ነው የቸገረን ዝናብ ሲመጣ ሁሉ ነገር ሊመጣልን ይችላል ስለሆነም አንዝል علينا በእኛ ላይ አውርድልን አልገይሰ ዝናብን ዝናብን አውርድልን አሉ ወጃል አድርግም ደግሞ ማንዘልተ ያወረድከውን አለና በእኛ ላይ ቁወተን ኃይል ሰጭ አድርግልን ነዳጅ ማለት ነው ኃይል ሰጭ ነዳጅ አይደለ ይሄ ዝናብ ዋና ሆኖ በሱ የበቀሉ ጽዋቶችንና አትክልቶችን እህሎችን በመብላታችን ለኛ ኃይል እንድናገኝ ማለት ነው ወበላገን ኢላሂን እስከተወሰነ ጊዜው እለተ ሞታችን እስከሚደርስ ድረስ መድረሻ መዳረሻ አድርግልን ብለው ተናገሩ ወይም ዱዓ አደረጉ ثم رفع يديه ከዛም እጃቸው ከፍ አደረጉ ወደ ላይ ያ አላህ እያሉ ፈለም የዘል እጃቸውን ወደ ላይ ከማንሳት አልቦዘኑም حتى رؤي بياض ابطيه የብብትና የሁለቱ ብብታቸው ንጣት እስከሚታይ ድረስ ብዙዎቻችን ብብታችን ወደ ጥቁረት ነው የሚሄደው የረሱል አለይሂ ሰላቱ ወሰለም ብብታቸው ነጣ ያለ ነው እንጂ የጠቆረ አይደለም ይላሉ እና ያ እስከሚታይ ድረስ እጃቸው ሽክ በጣም አንስተውታል ማለት ነው ثم حول الى الناس ظهره ከዚያም ወደ ሰው ዙረው ነበር የሚያወሩት ወይም ዱዓ የሚያደርጉት እስካሁን አሁን ደግሞ ፊታቸው ጀርባቸው ወደ ህዝቡ አዞሩት እሳቸው ወደ ቂብላ አዞሩ ማለት ነው ወቀለበ ሪዳአሁ ነጠላቸውን ወይም ኩታቸውን ገለበጡት ወሆ ራፊዑን يديه እጃቸው እንዲህ እንዲያሽቅብ እንዲያነሱ ያው ከላይ ያጣፉትን ሻል ነገር ገለበጡት ከላይ ያለው ወደ ታች ማለት ነው ثم اقبل على الناس ከዚያም ወደ ሰው ደግሞ ዘወር አሉ ፊታቸውን ወነዘለ ወረዱ ከሚንበሩ فصلى ركعتين ሁለት ረካ አሰገዱ ከዛ ቀጥለው አሰገዱ ኹጥባው ቀድሟል ማለት ነው فانشا الله تعالى سحابه الله سبحانه وتعالى ዳመናን አመጣ ወዳውኑ ዱዓ ተደርጎ ودعوني استجب لكم ወዳውን ላሳያቸው ዳመናው መጥቶ ደግሞ አልቀረም ፈራዓደት አለ ዳመናዋ ረዓደት ማለት ምንድነው ነጎድጓድ ሰራች ማለት ነው ወይም ብርቁስቁስታ የምንለው ይሄ ዝናብ ሊጥል አካባቢ የሚሰማ ድምጽ ምን ለምትሉት ነጎድጓድ እንለዋለን ወይም መብረቅ እንለዋለን መብረቅ ያው ብዙ ጊዜ ለሚወርቀው ነገር ተጠቀሙት ግን ያው ድምጹ ነው ወበረቀት ብልጭታ ብልጭ ብልጭ ብልጭ ለሰማው ዳርዳሩ ثم امطرت ከዚያም አዘነበች ያቺ ዳመና አምጦረት ማለት አልቀት ማፊሃ ማለት ነው ዝናቡ በዳመና ውስጥ ነው ያለው ስለዚህ ያቺ ዳመና ዝናብ አለቀቀችው ወዳው ዱዓ ተደርጎ ወዳው ዝናብ መጣ ማለት ነው ሰውየው ንጹህ ከሆነ ቀልቡ ከወንጀል የጸዳ ሐራም የማይበላ ሐራም የማይለብስ በዱአ ላይ የዱአ መስፈርት ያሟላ ከሆነ ወዳው ነው አላህ የሚያደርገው የነብዩ አለይሂ ሰላቱ ወሰለም ዱአ አድርገው ወዳው እንዳመናመታ ወዳው ነጎጓ ሰርታ ወዳው ብልጭታ ወዳው ዝናብ ዘነበች ነው رواه ابو داود وقال غريب واسناده جيد حديث غريب ይባላል የሚለው غريب ማለት ማረዋሁ አሐድ አንድ ሰው የዘገበው غريب ይባላል ወቂሶቱ ተህዊሊ የልብሳቸውን መቀየራቸው መገልበጣቸው የዚህ ተቂሳው في الصحيح بصحيح حديث ተዘግቧል من حديث عبد الله بن زيد كعبد الله بن زيد حديث من وفيه ذو حديث ላይ فتوجه الى القبلة يدعو الى ወደ ቂብላ ዙረው ዱዓ ያደርጉ ጀመረ ዱዓ አደረጉ አደረጉ አደረጉ ثم صلى ركعتين ከዚያ ሁለት ረካ ሰገዱ جهر فيهما بالقراءه ሁለቱም ረካ ላይ የቀን ሶላትም ቢሆን እንደ ኢድ ሶላት ተጭሆ ይቀራልና ጮኸው ቀሩ ነው የሚለን ሐዲሱ ያው ሙተፈቅ አለይ ነው ወሊድ ዳረቁትኒ በዘገቡት ዘገባ من مرسل ابي جعفر ባቂር የሚባለው ከዘገባቸው እና ሙርሰል ካደረገው ማለት ሙርሰል ማለት ታቢዒዩ ሰው ነብዩን ያላገኘው ታቢዒ ነብያችን አሉ ብሎ ካወራ እዚህ ማከል ሱሐቢዩን ጥሎታል ወይም ታቢዒም ሊሆን ይችላል ማለት ታቢዒም ሱሐቢዩም ሊሆን ይችላል የሚወደቀው መቼም ነብዩን ያላገኘ ሰው ከነብያችን ይዞ ማውራት አይችልም መሐከል ላይ የነገረው ሸህ አለ ተናገረም እንጂ እና ይሄ ሙርሰል ይባላል ወሐወለ ሪዳሁ ልብሳቸውን ወይም ደግሞ ነጠላቸውን ገልብጠው ለበሱት ዘው ህዝቡ መሐከል ህዝቡ ፊት ተፋኡለን ለተፋኡል ነው ማለት ነው ለምን የተሐወለ ቀህቱ ከላይ ያለው ወደታች እንዳወረድኩት ከላይ ያለው ዝናብ ወርታችን ተፋኡል ብለው ማለት ነው በዛም ዱዓቸው አላህ ሰጣቸው ወዳውኑ ዝና በዝና ባደረጋቸው طيب እንግዲህ በላغን ኢላሂን ብለው ነበር زادن يبلغنا الى زمن طويل ما يتبلغ به الى المطلوب የሚፈለገው ቦታ የሚያደርስ ነገር በላግ ይባላል غيث ማለት ያው ዝናብ ማለት ነው ጀድብ ማለት ድርቅ ማለት ነው ويحيي الله ويحيي الله به البلاد الميته በዝናብ ምክንያት አላህ Subhanahu Wa Ta'ala የሞተችን መሬት ህያው ያደርጋታል ማታበቀውን መታበቀል ያደርጋታል ማለት ነው እና ሶላተ ልስስካ እንግዲህ የሚሰገድበት ምክንያቱ ድርቅ ሲመጣ ነው ድርቅ ሲመጣ ድርቁ ምንድነው ዝናብ ማቆሙ ወንዞች መድረቃቸው ጉርጓዱ ውሃዎችም ይደርቃሉ በጣም ድርቁ እየጠና ከመጣ ጉርጓዱ ውሃም ማይገኝ ይጠፋ ማለት ውሃ ወታች ይራቀ ይሄዳል ማለት ነው ስስካ ኹጥባ አለው ኹጥባው የሚከጠበው ከፍ አለ ቦታ ላይ ነው ሚንበር አንቱን አስቀምጧሉ እንደ ጁሙዓ እንደ ዒድ ማለት ነው ለምንድነው ሚንበር ያስፈለገው ለህዝቡ እንዲሰማ ተፈልጎ ነው መሬት ላይ ቢሆን ብዙ አይሰማ ይችላል ላይ ቆጣይ ከወጡ ግን ለብዙዎች እንዲሰማ ያደርጋል ለተመልካችም ለሁሉም ይታያሉ ማለት ነው ኢማም ለሆነ ሰው መሪ ለሆነ ሰው ህዝቦችን በዚህን ወተን ሶላት ለድ እንድንሰግድ ብለው መናገርም ተወዳጅ ነው ይላል ሌላው ሜዳ ላይ መስገዱ ይመረጣል መስጊድ ከመስገድ መስጊድም አይበቃም አንል ይበቃል ሶላተ ስስካ ወቅቷ የኢድ ወቅት ነው ጸሐዋ ወጣ ትንሽ ከፍ እንዳለች ማለት ነው አንድ ዘንግ ያክል ተወዳጅ ወት ይሄ ነው አለዛ ከሰዓትም ቢሰግዱ የሚከለክል ነገር የለም ባይሆን የሚከለከልበት ሰዓት ፀሐይ ስወጣ ሲገባ መሃል ሰማይ ላይ ስኮን ተከልክሏልና በዛ ሰዓት አትሰገድም ነው መሪውም ሆነ ተከታው ሰው አላህ Subhanahu Wa Ta'ala መለመን እንዳለበትም በዱዓ ላይ መጠንከር እንዳለባቸውም ያሳያል ዱዓ ማለት من اقوى الاسباب لحصول المطلوب ይሉታል የፈለጉት ነገር ለማግኘት ከሚያስችሉ ከባድ ወይም ደግሞ ጠንካራ የሚባል ምክንያት ቢኖር ዱዓ ነው فمتى الهم العبد الدعاء حصلت الاجابه باذن الله تعالى ይላሉ አንድ ሰው ዱዓ እንዲያደርግ አላህ አሳውቆትና አስችሎት ዱዓ ካደረገ ከወፈቀው አላህ ደግሞ ዱዓውን መስማቱ አይቀሬ ነው ዑመር ሙኸጣብ ይባላል ማ አለየ ኢላ ሐሙ ዱዓ አሉ እኔ ዱዓ የማድረጉ ሐሳብ ነው እኔ ጋር የሚጠበቀው አሉ ዱዓውን ካደረኩ በኋላማ ወዓለ الله على استجابه ዱዓውን አውንታዊ መስጠት የኔ ድርሻ አይደለም የአላህ ድርሻ ነው አሉ ሱብሃንአላህ እንግዲህ እዚህ ላይ አሁን ቀራነው ሐዲስ ላይ ኹጥባው እንደተቀደመ ያመለክታል ብያቸዋለሁ الحديث الذي معنا صريح في انه قدم الخطبه على الصلاه ከሶላቱ ኹጥባውን አስቀድመውታል ልክ እንደ ጁሙዓ ማለት ነው وبه قال جماعه من العلماء በርካታ ዑለማዎች ኹጥባው መቀደም አለበት ብለዋል በዚሁ ባህሪያቸው ዱዓ ያደረጉ እጃቸውን ባነሱበት ሰዓትም ልብሶችን ከላይ ወደታች መቀየርና መገልበጥም እንዳለ ያመለክታል ነው እሺ ቀጥሉ وعن أنس رضي الله عنه أن رجلا دخل المسجد يوم الجمعة والنبي صلى الله عليه وسلم قائم يخطب فقال يا رسول الله هلكت الأموال وانقطعت السبل فادعوا الله عز وجل يغيثنا فرفع يديه ثم قال اللهم أغثنا اللهم أغثنا فذكر الحديث وفيه الدعاء بإمساكها متفق عليه وعن أنس رضي الله عنه سراون الله يرلتنا أنس أن رجلا أن الرجلا ذاتي رواية أن رجلا يهون وندي مالتنا دخل المسجد መስጂድ ገባ የሆነ ሰው ከውጭ ማለት ነው መስጊድ ገባ ቀኑ ደግሞ ነበር የውመል ጁማዓት የጁማዓ ቀን ማለት ነው በሚገባበት ሰዓት ወነብዩ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ قائሙን يخطب ቆሞ እየخطቡ ባለበት ሰዓት ነው የገባው ከዚያም فقال يا رسول الله አላቸው ኢማም ሲخطب ህዝብ ማዳመጥ ነበር የነበረበት ግን የሰው ያናገራቸው ለምን ታናገረኛለህ አላልቱም ከውጭ የሚገባ ሰው ኢማሙን ቢያናግር ችግር የለውም ብለዋል እርስ በርስ ማውራት የሚጠላ የሚጠላው የሚከለከለው አንተ የአላህ መልእክተኛ ሆይ አላቸው ናም አሉ ሐለከት الاموال አላቸው ንብረቶች ጠፉ እኮ አላቸው ፍየሎቹ በጎቹ ግመሎቹ ምኖች ማለት ነው ወንቀጧት السبل ትራንስፖርት ተቋረጠ አለ በዝናብ መቅረት ትራንስፖርት እንዴት ይቋረጣል ነዳጅ ነው እንዴ አዎ በሳፉ የነበራቸው ነዳጅ ዝናብ ነው ዝናብ ሲዘን፣ ጨሌ እጽዋት ይበቅላል ያንን ግመሎች ፈረሶች በቅሎች አህዮች ይበሉታል የአህዮች ህይወት የፈረሶች የበቅሎቹ የግመሎቹ ህይወት የሚኖረው ዝናብ ሲኖር ነው ስለዚህ ዝናብ ቀረ ድርቅ መጣ ድርቅ ሲመጣ እንስሳዎች ሁሉ ያልቃሉ በአፋር እንደምታው ብዙ ጊዜ በሶማሌ እንደሚታየው ስለዚህ ትራንስፖርት ተቆራረጡብን ሚሽዋር የሚባል ነገር መሄጃ አላገኘንም ማለት ነው فادعوا الله عز وجل አላህን ለምኑልን يغيثنا ያዘንብልናል يغيثنا يغيثنا ማለት ያዝንብልን ለምኑልን በአላህ ብለው ብሎ አናገራቸው ሰውየው እርሳቸውም ወዳውኑ የሰውየውን ሐሳብ ተቀብለው ፈረፋ يديه እጆቻቸውን አነሱ ወደ ሰማይ ثم قال ከዚያም አሉ اللهم اغثنا اللهم اغثنا اللهم اغثنا ከዛ ምን ሆነ فذكر الحديث ዘጋቢው አነስ ሐዲሱን ሰፋ አድርጎ ዘርዝሮታል ጨርሶታል وفيه الزو حديث ላይ አዱአው ዱአ አድርጉልን ያ ረሱላህ ብሎ መልሶ ደግሞ በሳምንቱ አናገራቸው ያው ሰውዬ ነው ሌላ ሰው ነው ያው خلاف አለ ብቻ አናገራቸው ምን ብሎ ቢምሳኪሃ እንዲያቆምላቸው የሰው ልጅ በጣም ኹሊቀል ኢንሳኑ ሃሉአ ነው ጁማአ ቀን ሲገባ ድርቅ ሊፈጀን ነው ትራንስፖርቱ ልንቸገር ነው ዱአ አድርጉልን ብሏቸው እጃቸውን አንስተው ዱዓ አደረጉ ወዳውኑ ዳመናው መጣች እንደቅድሙ ዳመናው እንደመጣች ወዳውኑ ፈራዓደት ነጎጓይ ፈጠረች ወበረቀት ብልጭ ብልጭ አለ ثم አምጦረት ነው ከዚያም ማዘነበሽ ዝናቧን እንዳለ እስከ ቀጣው ጁሙአ ድረስ ሲያጥለቀልቀው ያው ሰውዬ ነው ወይም ሌላ ሰው ነው የዛው ጁሙአን ጠብቆ መጣና ያ ረሱላህ ዝናብ ፈጀን አላቸው ዝናብ ፈጀን አላቸው ረሱል አለይሂ ሰላቱ ወሰለም ፈገጋሉ ይላል የሰው ልጅ እንደው ኸይሩም ሲመጣ ችግር ነው ሲርቀውም ችግር ነው አሉ ከዛ ሆነም ዱዓ አድርጉልን ይሄን ዝናብ እንዲያቆምልን አላችሁ እሺ ብለው ዱዓ አደረጉ اللهم حوالينا لا ولا علينا እኛ ላይ አታዝንበው ጥግ ጥጉን አለ አካሚ ወዝራ ባሉ በኮረብታው በሸለቆ ወአለ ዋዲ በተራራው አካባቢ አዝንበው እንጂ መንደሩን ሰፈሩን ለቀቅ አድርግልን አሉ ከዚያ ወዳውኑ ቆመችና እንደ ልባችን ወደ ቤታችን ተመለስ ሰግደን ይላሉ ለማንኛውም ዝናብ ለመብዛቱም ዱአ እንደሚደረግ ሁሉ ሲቀር ዱአ እንደሚደረገው ሲበዛም ዱአ ይደረጋል ማለት ነው የሀገራችን ህዝብ ገንፎ ነው የሚያገረፈው ዝናብ ሲያስፈልገው ገንፎ ያገነፋል ማማሳያውን ታች ጥለዋል ሊያቆም ሲፈልግ ደግሞ ማማሳያውን ይሰቅላል ባሉ ይሄ ከሸሪዓ ያለ አይደለም መጥፎ ባህል ነው ይሄ ገንፎ ዝናብ አያመጣም ገንፎ ዝናብ አይወስድም ዝናብ ሲጠፋ መደረግ ያለበት ይሄ ነው ሸሪዓ አስተማረው ሌላ በእንጨትም በማማሰያም በገንፎ ምንም የምናመጣው ነገር የለም ምንም ላይድሩ ወላ ይንፋ የመጥቀም የመጉዳት ባህሪ የለውም እኛ አንዳንድ ይገርመኛል ሸሆቹ ብለው ለሸሆቹ ያጎደጉዱ ሰዎች ከለ ወልይ ብለው ፍቅር አጋደው የሚዋደቁ ሰዎች እንደው መዋደቅ እንደዚህ የሚቻል ቢሆን ሚካኤል ገብርኤል የሚሉት አይሻልም ወደ መላእክቱ ግን ሁሉም አይቻልም የሰው ልጅ መለመን የሚችለው አላህ Subhanahu Ta'ala ብቻ ነው ከዛ ውጭ ማንም ጋር መሄድ አይፈቀድም የሚፈቀድ ቢሆን ወደ መላእክ መጮህ ይሻል ነበር ማማሳ ገንፎ እያሉ ከመርከም ማለት ነው ሶደቃ ከሆነ አዎ ሶደቃ መሶደቅ ኸይር ነው በገንፎ ማይታጠርም ማንኛውም ምግብ ይሁን አካባቢ ባህል አብልቶ አጠጥቶ ምስኪኖችን የቲሞችን ድሆችን ከአላህ እንደው በዚህ በሰራነው خير ነገር ዝናብ አዝንብልን ብሎ አላህ መለመን ከሆነ ይቻላል ችግር የለው ከዚያ ውጪ ግን ዝናብ ሲጠፋ የሚደረገው አንድ ዝም ብሎ ያለ ሶላት ዱዓ ማድረግ ነው ሁለተኛ ሶላት ሰግዶ ዱዓ ማድረግ ነው ሶስተኛው ኹጥባ ላይ ያው ነብያችን አለይሂ ሰላም እንዳደረጉት በመሐከል ዱዓ ማድረግ ነው ዝናብ አዝንብልን ብሎ ሶስት የተገኘው ድርጊት ማለት ነው <clears throat> وخلق الانسان ضعيفا የሰው ልጅ በጣም ደካማ ነው እሺ ቅሩ وعنه رضي الله تعالى عنه أن عمر أن عمر رضي الله تعالى عنه كان إذا أحطوا استسقى بالعباس بالعباس بن عبد المطلب وقال اللهم إنا كنا نستسقي إليك بنبينا فاسقنا وإنا نت وإنا نتوسل إليك بعم نبينا فاسقنا فيسقون رواه البخاري وعن انس رضي الله عنه ان عمر بن الخطاب رضي الله عنه كان اذا كحطوا يستسقي بالعباس بن عبد المطلب وقال اللهم إنا كنا نستسقي إليك بنبينا فتسقينا وإنا نتوسل إليك بعم نبينا فاسقنا فيسقون አነስ ነው ሐዲሱ የሚያወራው ከአነስ ተዘገበ አነስ ምንድነው የሚለን ዑመር ኢብኑ ኸጣብ አሚሩል ሙእሚኒን ማለት ነው ካነ ነበረ اذا ቀሐጡ እሳቸው እያስተዳደሩ ባሉበት ሰዓት ዝናብ ድርቅ ሲመጣ ድርቅ ሲፈጠር اذا ቀሐጡት ድርቅ በሚሆኑ ሰዓት يستسقي بالعباس ابن عبد المطلب አባስ ኢብኑ አብዱል ሙጠሊብን እስቲ ዱዓ አድርግ ከኛ የበለጠ አንተ ተሰሚነት ሊኖርህ ይችላልና እስቲ በአንተ ዱዓ እያደረክ አሚን እያል አላህን ዝናብ እንለምነው ይሉ ነበረ ወቃል ከዚያም አሉ اللهم ጌታችን ሆይ አሉ እና ኩና እኛ ነበርን ካሁን ቀደም ነስተስቂ ኢለይክ ወደ አንተ ዝናብ ፈልገን እንመጣ ነበር ቢነብይና ነብያችን ዱዓ ያደረጉ ፈተስቂየና ታዘንብልንም ነበረ አሁን ግን እሳቸው የሉም ከሞቱ በኋላ እሳቸውን ዱዓ አድርጉልን ማለትም አይቻልም ድረሱልን ማለትም አይቻልም እቀብራቸው ሄዶም ምን ይሻላል ማለት አይቻልም ስለዚህ በህይወት ወዳለ ሰው ነው የምንቀርበው አሉ ወኢና እኛ ነተወሰሉ ኢለይከ ወደ አንተ እንቃረባለን ቢአሚ ነብይና ማለት ቢዱዓኢ ዓሚ ነብይና ማለት ነው አላ ሐስብ ሙዳፍ ነው እዚህ ጋር ቢዱዓኢ ነብይና በነብያችን አጎት ዱዓ ጸሎት ወደ አንተ እንቀርባለን ፈስቅና አጠጣን አዝንብልን አሉ ወይም ይሉ ነበር ፈይስቀውነ ወዳውንም ዱዓ ተደርጎ ዝናቡን አላህ Subhanahu Wa Ta'ala ያመጣላቸው ነበረ ይጠጡም ነበረ ፈይስቀውነ የፈለጉት የውሃ እንትን ይመጣላቸውም ነበር ማለት ነው رواه البخاري እዚህ ጋር ይሄን ተወሱል ይበቃ ተወሱል በመሰረቱ ሁለት አይነት ነው ተወሱል بالأعمال الصالحات በመልካም ስራችን بأسماء الله وصفاته ይቻላል በተራ ሰዎች ግን ተወሱል ማድረግ በከለ ከበጃ ይሆንብህ በከለ ይሆንብህ እያሉ ዱዓ ማድረግ አይቻልም በአካል ያለን ሰው ዱዓ አድርግልኝ ብንለው ይቻላል አለይሂ ሰላቱ ወሰለም በአካል ባሉበት ሰዓት ይኸው ዱዓ ፋድጉል ይዋቸዋል ያደርጋሉ ወደው ይሆናል እሳቸው ከሞቱ በኋላ ደግሞ ወደ መቃብር ልጅ አልሄዱ ወደ ተሄዱት ወደ አባስ ኢብኑ አብዱ ሙጣሊብ ለምን የነብያሽ ያጎት ልጅ ነው ትልቁ ያው የነብያችን ዘር ነው እንደው አላህ ቢሰማው ተብሎ ነው እንግዲህ ያው ከመሐከራችን ጥሩ ሰዎች ናቸው የሚባሉን ሰዎች በህይወት ያሉትን ዱዓ አድርጉልን ብንል ችግር የለው እኛም ዱዓ ማድረግ እንችላለን በቀጥታ እነሱንም ደግሞ ከኛ የበለጠ አላህ ሊሰማቸው ስለሚችል ንጹህ ከሆኑ እነሱን ዱዓ አድርጉልን ማለት ይቻላል እዚህ ጋር አሁን ለምንድን ነው ቢአሚ ቢዱዓይ አሚ ነብይና የምትሉት ይሉናል ይሄን የምንልበት ምክንያቱ ሌላ ቦታ ፊ ሱነን አቢ ዳውድ አቡ ዳውድ ላይ ያ አባሱ ቁም ፈድዑ الله ሚል ሐዲስ አለ አባስ ተነሳና ዱዓ አድርግ ይላሉ ይሄን ካሉ በኋላ በነብያችን በዱዓ የምናደርገው አሁን ደግሞ ሳቸው ሄዱምና ወደ ባጎታቸው ልጅ ዱዓ እንድናደርግ ቀርበናል አባስን ተነሳና ዱዓ አድርግ ይሉት ነበር ይላል ስለዚህ ቢአሚ ነብይና ማለት በዱዓው ነው እንጂ በዱዓውማ ባይሆን ተነሳ ይሉት ነበር ተነስ ዱዓ አድርግ ብለው አይናገሩት ነበር በዱዓው ስለሆነ ነው በከበጃማ ከሆነ የነብያችን ከበጃ ይበልጥ እንዴ ካባስ ቢሞትም የነብያችን ደረጃ ይበልጣል ከአባስ በህይወት ቢኖርም እሱ ስለዚህ በከበጃው በደረጃው ቢሆን ወደ ነብያችን ይሄዱ ነበር አይደለም በዱዓው ነው ዱዓ ማድረግ የሚችለው ደግሞ በህይወት ያለ ሰው የሞተ ሰው ዱዓ ማድረግ አይችልም ለሱ ዱዓ ይደረግለታል እንጂ ማለት ነው ነብያችንም ቢሆኑ ሌሎች ነብያቶች ቢሆኑ አድርጉልን አይባሉ ለነርሱ ነው ዱዓ የምናደርግላቸው እንደው በህይወት ያለ ነው ማለት ሶሃባዎች ወደ ነብያችን ቀብር ሄደው ነብያችን ዱዓ እንዲያደርጉላቸው አያደርጉም አይለምኑም ነበር ይላል በዛታቸው በጃሃቸው እ ዱዓ አያደርጉም ለምን لعلمهم ان دعاءه انقطع بوفاته اذا مات ابن ادم انقطع عمله ነው የነብያችን ዱዓ ተቋርጧል እዛን ጊዜ ሲሞቱ اما التوسل بذات او جاه فانه ليس بمشروع በዛታቸው ሆነብህ ጌታችን በነብዩ ከበጃ ሆነብህ ማለት ደግሞ ይሄም አይቻልም وما ليس بمشروع ያልተፈቀደ ነገር ደግሞ فهو بدعه بدعه ነው የሚሆነው ስለዚህ አሚሩ ሙእሚኒን ዑመር ኢብኑ ኸጣብ ከሳቸው ጋር የነበሩ ሱሐቦች አባስን በአካል በህይወት ያለውን ተነስቶ ዱዓ እንዲያደርግላቸው አላህም ደግሞ አባስን ዱዓውን እንዲሰማው ዑመር ለመኑ ማለት ነው ህዝቡ አሚን እያለ እሳቸው ዱዓ እያደረጉ አባስ ማለት ነው እና አባስ ምን አለ ዱዓው ላይ ምን አደረገ ካላችሁ اللهم انه لم ينزل بلاء الا بذنب ولم يكشف الا بتوبه وقد توجه بي القوم اليك لمكان من نبيك وهذه ايدينا اليك بالذنوب ونواسنا اليك بالتوبه فاسقنا الغيث ነው ዱዓ አደረገ ይሄን ጌታችን ሆይ ጌታዬ ሆይ አለ በላ አይመጣም በወንጀል እንጂ ያጠፋነውን ጥፋት ባናቅም አጥፍተን ነው ድርቅ ያመጣህብን አለ ያመጣኸውን በላ ደግሞ አይነሳም ተውበት ንስሐ በማድረግ እንጂ አለ ህዝቡ ወደኔ መጥቶ ተነስቼ ዱዓ እንዳደርግላቸው እየተማጸኑኝ ነው ለምን ሊመካኒ ምን ነብይከ ካንተ ወዳጅ ከነብዩ ያለኝን ቀረቤታ ከማየት አንጻር አለ وهذه ايدينا اليك بالذنوب አለ ይቺ ምታት እጆቻችን በወንጀል ከመዘፈቃቸው ጋር ወደ አንተ አዙረዋል ፊታቸውን ማለት ነው ወነዋሲና ኢለከ ቢተውባ ራሳችን አናታችን ደግሞ ተውበት በማድረግ ወደ አንተ ዙሯልና ፈስኪን الغيث ዝናብ አዝበን ያ ረብ ብሎ ዱዓ አደረገ فارخت السماء مثل الجبال ተራራ የመሰለ ዳመናን አመጣች አዘነበችው حتى اخصبت الارض وعاش الناس ያ ድርቅ ጠፍቶ ብላጊ በልጎ ሰዎች በሰላም መኖር ችለዋል ስለዚህ የዚህ አባስ ዱዓ ለብዙዎቹ የጭቅጭቅ ቦታ አድርገውታል ተወሱል ይበቃል ቢጃሂ ነብይና ቢጃሂ አባስ እያሉ ዱዓ ማድረግ ይበቃል የሚል ነገር ያመጣሉ ግን አያሳይም በከራማና በከበጃ ቢሆን የተፈለገው ወደ አባስ መምጣት ባላስፈለጋቸው ነበረ በዱዓ ስለሆነ ነው ዱዓ ደግሞ በህይወት ያለ ሰው ዱዓ የሚያደርገው እንጂ የሞተ ሰው አይደለም ስለዚህ ለተወሱል ማስረጃ ብላችሁ የምታመጡት ሐዲስ ይሄ እናንተኑ ይመታል እንጂ ታያበቃላችሁም ተወስል ቢጃህና ወዛት ማለት ነው ተወስል እንግዲህ ቢአስማኢላህ ወሲፋቲሂ ይቻላል ولله الاسماء الحسنى فادعوه بها ብሏል ان لله 99 اسما من احصاها دخل الجنه ብለው ገልጸዋል ما اصاب احد قط هم ولا حزن فقال اسالك بكل اسم هو لك سميت بنفسك وعدم بعد من خلقك وانزلت كذا وكذا ያለ ሰው አይኖርም አላህ ዱዓውን የሰማው ቢሆን እንጂ ተብሎ ሁለተኛ በመልካም ስራዎቻችን ዋሻ ውስጥ የገቡ ሰዎች ሶስት ሰዎች ዋሻ ገብተው ዋሻ ውስጥ ቋጤ ድንጋይ ተንከባሎ ዘግቶባቸው በሩን መውጫ ያጡ ሰዎች በሰሯቸው መልካም ስራዎች ተወሱል አድርገው አላህ ከፍቶላቸዋል ስለዚህ ረበና አመና ቢማ አንዘልተ ወተበዕና الرسول فاكتبنا مع الشاهدين ይቻላል ሶስተኛ ጥሩ አላህን በሚፈሩ ሰዎች በህይወት ያሉ እነርሱ ዱዓ በማድረጋቸው ተወስል ማድረግ ይቻላል ዑመር ኢብኑ ኸጣብ ወደ አል አባስ ሄደው እንዲያደረጉት ማለት ዱዓ አድርግልን ብለው አራተኛ ተወሱል ቢልጃህ አው ቢልሐቅ ካን يقول اتوسل اليك بجاه النبي او بحق النبي او بحق فلان በነብዩ ይሁንብህ በነብዩ ከበጃ ይሁንብህ ወይም በአቶ ከለ እያሉ ተወሱል ማድረግ فهذا توسل بدعي ይባላል ይሄ ቢድዓ ነው غير شرعي ያልተፈቀደ ነው ለምን በቁርአን አልመጣ በሐዲስም አልመጣ ከሷሃቦችም አልታየም ከዛም በኋላ የብርቅየ ክፍለ ዘመን ትልልቅ ሰዎችም አልፈጸሙትም ማለት አንድ የሚያመጡት ሐዲስ አለ እዚህ ጋር ضعيف ተወሰሉ ቢጃሂ فإن الجاه عند الله عظيم የሚል ሐዲስ ያመጡልሃል ዝም ብሎ ተረት ተረት ማለት ነው በእኔ ከበጃ ተወሰሉ የኔ ከበጃ አላህ ዘንድ በጣም ከፍተኛ ነውና በነብዩ ይሁንብህ ብላችሁ ዱዓ አድርጉ የሚል ነገር ሐዲስ ብለው የሚያመጡት ሸይኹ الاسلام تيميه رحمه الله هذا حديث كذب ليس في شيء من كتب المسلمين ሙስሊሞች መጽሐፍ ላይ አይገኝም እነ ሸህ ቄሱ ጋር ይገኝ እንደው እንጂ ማታቸው ولا ذكره احد من اهل العلم የውቀት ባለቤቶችም ይሄን ሐዲስ አልጠቀሱትም مع العلم ከማወቃችን ከመረዳታችን ጋር ቢአነ ጃሁ عند الله اعظم من جاه موسى ከነብዩላህ ሙሳ ከበጃ የነብያችን ከበጃ እንደሚበልጥ እናውቃለን لان رسولنا صلى الله عليه وسلم سيد المرسلين የነብያቶች ሁሉ መቋጫ እና የበላይ ናቸው ይሁን እንጂ ግን በከበጃቸው ዱዓ ማድረግ መለመን ተወስል ማድረግ አይቻልም ነብዩላህ ሙሳን አላህ ምን ብሏቸዋል ወካነ عند الله وجيها ብሏቸዋል ከበጃ ያላቸው መሆኑን ገልጾ ነበረ ነብያችን ከሙሳ ይበልጣሉ የታወቀ ነው ቢሆንም በሳቸው በሌላም ሰው ተወስል አድርጎ በዛትና በከበጃ አይቻልም ሌላው አተወስል ቢዛት ነው በዛት መቃረብ ማለት ነው ይሄ ደግሞ ሙሽሪኮች የሚያደርጉት ነው በጣዖታቶቻቸው በታቦቶቻቸው የሚያደርጉት فكانوا يتوسلون بها الى الله تعالى ويقولون ما نعبدهم الا ليقربونا الى الله الزلفى እያሉ ታቦትን ተሸክመው የሚያደርጉት ነገር ነበረ ያማልዳሉ ምን ይላሉ እያሉ ነገር ግን አላህ አውግዞ ተችቶ ነው የገለጸው እንጂ ጥሩ ሰራቸው ሳይሰራራቸው ሌላው فمن وسائل الشرك ሽርክ የሚያመጣ ነገር ቅድም እንዳልነው እንግዲህ እንደ ገፎ እንደምን ነገር እያሉ ማማሳያ በመስቀል በማውረድ የሚሰሩት ድርጊቶች ናቸው ነጭ በሬ ጥቁር ዶሮ ምናምን ሰራን እየተባለ ዝናብ ያመጣል እየተባለ የሚባለው የሽርክ አይነት እርሱም አይሆንም ክልክል ነው በሉ ቀጥሉ وعن أنس رضي الله عنه قال أصابنا ونحن مع رسول الله صلى الله عليه وسلم قال فحسر ثوبه حتى أصابه من المطر وقال إنه حديث عهد بربه رواه مسلم <clears throat> አሁን ደግሞ እስካሁን የነገረን ስለ ዝናብ አፈላለግና ድርቅ ሲመጣ ዝናብን ማምጣት እንደሚቻል ያው አላህን በመማፀን እንደሆነ ነግሮን ነበር ዝናብ ሲዘንብስ ምን ማድረግ አለብን وعن انس رضي الله عنه ስራውን አላህ ይወደለትና አነስ ኢብኑ ማሊክ قال አለ አሳበና አገኘን መታን ማለት ነው ወነህኑ እኛ مع رسول الله صلى الله عليه وسلم ከነብያችን ጋር ባለንበት ሰዓት መጦሩን ዝናብ ነካን አሳበና ነካን ወይም መታን ወይም ዘነበብን ማለት ነው ዝናብ ሲዘንብ قال على انس فحسر ثوه ነብዩ አለይሂ ሰላቱ ወሰለም ልብሳቸውን ገለጡት ሐሰረ بمعنى كشف ራሳቸው ላይ የነበረውን ልብስ አነሱትና ጥምጣማቸውን ዝናብ እንዲመታቸው ማለት ነው حتى اصابه من المطر አዲስ የዘነበው ዝናብ ይመታቸው ወይም ይዘንብባቸው ዘንዳ ከዛ ወቃለ አሉ انه አሉ ይሄ ዝናብ አሉ ሐዲሱ አዲም بربه وفي روايه من ربه አዲስ መጥ ነው አሉ ከየት ነው የመጣው ከጌታው ከጌታው የመጣ አዲስ እንግዳ ነውና ሰውነት መንካት አለበት በማለት ልብሳቸውን ገልጠው ሰውነታቸውን ዝናብ አስመቱት ነው ዝናብ ሲዘን ትንሽ ለመመታት ሞክሩ ሱና ነው ረዋሁ ሙስሊም ሙስሊም ዘግቦታል ያገራችን ሰው ከአዲስ የመጣ ዝናብ መሬት ላይ ሳያርፍ መድሃኒት ነው እያሉ እንደውም ብዙ ጠቀምበታል ያው እንግዲህ ነብዩ አለይሂ ሰላቱ ወሰለም አዲስ የመጣ ነው ብለው ልብሳቸውን ገልጠው ማስመታታቸው ሰውነት ጋር ሲነካካ ያው ጥሩ ነው ማለት ነው የሚያሳየው استحباب التعرض لاول المطر መጀመሪያ ሲዘንብ ነው እንደዛ የሚደረገው ليصيب البدن والثوب والرحل ያው እንግዲህ ቃውን ልብሱን ሰውነታቸው ሁሉ እንዲነካው ማለት ነው ፈራሃን በኒዕመት الله سبحانه وتعالى በአላህ ጸጋ በመደሰት ወግቲባጦ ቢኑዙል መውረዱ መውረዱን በደስታ በመቀበል ማለት ነው እ የዝናብ ውሃ ጽድት ያለ ነው ተብሏል لا يزال على نقاوته ጥራቱን የጠበቀ ነው ወጧሃራته الكامله ምንም ጉድፈት ነገር የሌለው የተሟላ ንጹህ ነው መሬት አልነከው ምን አልነከው ከምን ጋር አልተገናኘ አልተገናኘ ከቅጠል ጋር ወላ ከንፋስ ጋር ከዛ والمطر نازل من العلو ዝናብ ከላይ ነው የመጣው فهو وإن لم يبلغ علو الله سبحانه وتعالى الله ዘንድ ባይደርስም ዝናብ فهو آتي من العلو ከላይ የመጣ ስለሆነ ምናል ሐዲሱ አህሪም بربه ያለዛኑ ነው የሚለው وفيه بركه صنع الله الحديثه قال تعالى ونزلنا من السماء ماء مباركا ከሰማይ የተባረከ ዝናብ ወይም ውሃን አውርደናል ይላል ከላይ የሚመጣ ውሃ በረካ اطلب استجابه الدعاء عند نزول المطر واقامه الصلاه ሶላት ሲቆም ኢቃም ሲደረግና ዝናብ ሲዘንብ ዱዓ አድርጉ ዱዓ ሲጃባ የሚሆንበት ሰዓት ነው ብለው ኢማሙ ሻፊዒ ኡም የሚባል ክታባቸው ላይ ገልጸዋል ይላል روي انه صلى الله عليه وسلم كان يقول اذا سال الوادي شلقوا سيفلق اخرجوا بنا الى هذا الذي جعله الله طهورا فنتطهر منه ይሉ ነበር አሉ እስቲ ሄደን ወደዚህ አሁን ከሚዘንበው ዝናብ እንታጠብ እያሉ ይወጡ እንደነበረ ውጡ ነው ጣይሉ እንደነበረም ተነግሯል ባይሆን እዚሽ ጋር ቋግሜ ተብላ ደግሞ ገላ መታጠብ እንዳታመጡ ቋግሜ ሐምሌው ነሐስ ማነው ሰኔ አልፎ ሐምሌው አልፎ ነሐሴ አልፎ የሚሆነው አይደለም እንደገና ከቀን ጋርም ይያዝ ነገር አይደለም መጀመሪያው ዝናብ አካባቢ ላይ ነው እንደምሳች ያሉት እንጂ መጨረሻው አካባቢ አይደለም ያሉት ወጡ ነው ገላን ታጥብ ያሉት የዛ ጊዜ እንደ ወፍ ሳይቀምሰው ምን ሳይለው የሚባል ነገር አለ አይደል በጣም የሚገርመኝ ፍቂ ኪታብ ላይ እኮ ብዙ ጊዜ አይጠቀሱም ከየት እንዳመጡት አላቅም ቋግሜ አምስቷንም ቀን በልጅነታችን ሱብህ ማንሰግድ ሰዎች ውጡ እየተባል ወፉ ሳይጮህ እየተባል የህር ታጠብ ነበር ከየት አመጡት ከአጼዎቹ ይመስለኛል አጼዎቹ ያው ወቸስ ዲባግ ሰብር አድርገዋቸው ከዛ ተወስዶ በዛው የኢስላም ህግ መስሏቸው በዛው ይዘውት ቀርተዋል ነው የሚመስለኝ ሌላው ቡሄ የሚባለው እዛው ጋር ተያዘ ነው ቡሄ የሚባለውም ከእስላም ጋር ምንም አይነት የሚያገናኘው ግንኙነት የለም እንዲህ እንዲህ ያሉ ባህሎችን በተቻላችሁ በቤተሰባችሁ በሀገራችሁ በትውልድ ሀገራችሁ ልታስተምሩ ይገባል ምንም መነሻ የሌለው መድረሻ የሌለው ሸርሁ ባሻሁረድ ይባላል ከየት እንዳመጣ አይታወቅም እሺ ቀጥሉ وعن عائشة رضي الله عنها أن النبي صلى الله عليه وسلم كان إذا رأى المطر قال اللهم صيبا عافية أخرجه وعن عائشة رضي الله عنها أن النبي صلى الله عليه وسلم كان إذا رأى المطر قال اللهم صيبا نافعا ዝናብ ማነው አን ነብይ ነብያችን ካነ ነበሩ ኢዳራ አልመጦር ዝናብን ሲያው ማለት ዝናብ ሊመጣ ያው ምልክቶች ሲያሳይ ማለት ነው ቃለ ይሉ ነበር اللهم صيبا نافعا صيبا ማት የሚንቧቧ አድርገው ማለት ነው من صاب يصب اذا نزل منهمرا متدفقا نافعا ጠቃሚ ያው ዝናብ ከላይ ሲመጣ አወራሩ ደስ የሚል አወራረድ ያለ በደንብ ሆኖ ያን ጊዜ اللهم صيبا ጥሩ አወራረድ የሚወርድ በጣም አዝመራን የማይጎዳ መሬትን የማይሸረሽር ዝናቡ ማጥጋቢ የሆነ ጥሩ ማን ነው ሶይበን ብለው ዝም ቢሉ ኑሮ በኃይል ሲወርድ ሊጎዳ ይችል ነበር ግን ምናሉ ናፊዓና በጥሩ ሁኔታ የሚዘንብና የሚወርድና ጠቃሚ ማደርገው ጎጂ እንዳይሆን በረዶ ሆኖ ደግሞ ቤታችንን ንብረታችንን እንዳያወድምብ እንዳያወድምብን ማለት ነው ያው ዱዓ ማን ነው ዝናብ ሲዘን ዱዓ ያስፈልጋል እንዲዘንብ ብቻ ሳይሆን ሲዘንብም ጠቃሚ እንዲሆን ዱዓ ይደረጋል አንድ ሀዲስ ቀጥ ቅሩና እንጨርስ وعن سعيد رضي الله عنه أن النبي صلى الله عليه وسلم دعا في الاستسقاء اللهم جللنا سحابا كثيرا أصيفا دلوقا أخوكا أمطر أمطرنا منه رزازا اترك تجلى يا ذا الجلال والإكرام رواه أبو عوانة عوانة في صحيحه وعن سعد رضي الله تعالى عنه أن النبي صلى الله عليه وسلم دعا في الاستسقاء اللهم جللنا سحابا كثيفا كصيفا دلوقا ضحوكا تمطرنا منه رذاذا كتكتا سجلا يا ذا الجلال والإكرام ነብዩ አለይሂ ሰላቱ ወሰላም ዱዓ አድርገዋል ዱዓ ማለት ጸሎት አድርገዋል ማለት ፍልስስቃይ ዝናብን በመፈለግ እና ዱዓ ሲያደርጉ ምን አሉ ካላችሁ አላሁመ ያ አላሁ ማን አንተ ጌታችን ሆይ ማለት ነው ጀልልና ሰሃበን ከዳመና በኩል አዳርስልን አገሪቱ ሁሉ በዳመና አዳርሳት ማለት ነው ጀልልና بمعنى بمعنى عممنا عند ማለት ሰሃበን ከዳመና በኩል ከሲፈን ቀሲፈን ከሲፍ ማለት ሙተካሲፈን ሙተራኪም የተነባበረ አንዱ ባንዱ ማለት ነው ቀሲፈን ምንድነው ነጎርጓር ያለው ድምጽ ያለው ማለት ነው ማካነ ረዕዱሁ ሸዲድ ሶት ኃይለኛ ድምጽ ያለው ዝናቡ ሲመጣ ትልቅ ዝናብ ሲሆን ቁሳው የምንድነው ነጎድጓዱ ይበዛል ቀሲፍ አማት ያው ምን ነው ሮኬት ቀስ ይባላል ሚሳኤል ሲተኮስ ያው ኃይለኛ ነጎርጓ ድምጽ ያለው ማለት ደሉቃ ማለት ደግሞ በኃይል የሚገፈተር ማለት የንደፊዑ بشده ማለት ነው በኃይል የሚገፈተር ወይም የሚወረወር ዝናብ ማለት ነው ضحوكا ضحوكا ማለት ፈገግታማ የሆነ ብልጭ ያለው ማለት ነው ዝናብ ሲዘን ብልጭ ብልጭ ይላል ضحوكا ማስ ነው ረዛዛ ማለት በጣም ካፍ ያለ አይደለ መጠነኛ ማለት ነው ረዛዘን እንግዲህ የዝናብ መጠን አለው ጦሽ ይሉታል ጦሽ ማለት ደካማ ዝናብ ሲሆን ነው አላየ ረዛዛ ማለት ወይ መለስተኛ ጥሩ ዝናብ ማለት ነው ቂጥቂጠን ቢከስር القافين ይላል ቂጥቂጠን ወስኩን الطائل الاولى ቂጥ ጣዋን በስኩን እሺ ፈልቂጥቂጦቱ አስገሩ المطر ትንሽ የዝናብ ማለት ነው ቂጥቂጦን ትንሽ የዝናብ ثم الرذاذ ثم الطش ዝናብን መጠን ይሰጣል በጣም ትንሽ ሲሆን ቅጥቅጥ ይሉታል እ ከፍስ ደግሞ ረዳድ ይሉታል ከዛ ደግሞ ጦሽ ይሉታል ሳጅለን ማለት ያው እቃዎችን የሚሞላ ማለት ነው እንስራዎችን በርሜሎችን ከዛኖችን የሚሞላ እንደ ማለት ነው ያው የተፈለገው ይላል ሰጅድ በማለት ስጦታ የሆነ ያው ከዝናቡ የሚገኘው ጥቅም እቃዎቻችንን የሚሞላ የሆነ ያው ጠቃሚ እንደ ማለት ነው ለማንኛውም ይሄ ዱዓ ከሳቸው ተሰምቷል ነው ይሄን ዱዓ እናደርጋለን ሌላም ዱዓ ልናደርግ እንችላለን ያደል ጀላሊ ወልክራም የልቅናና የክብር ባለቤት የሆንከው رواه ابو عوانه في صحيحه وصف المطر المطلوب من الله بأن يجلل الارض فيعمها ولا يقصرها على بقعه خاصه የተወሰነ ቦታ ላይ ዘንቦ ሌላው ቦታ ላይ ሳይዘንብ የሚቀር ሳይሆን ዳመናውም ሁሉም አዳርሶ ዝናቡን በሁሉም ቦታ እንዲደርስ ማለት ነው እንደገና ውሃው የሚወርደው ዝናብ የተነባበረ ያው ተከታታይ የሆነ ማለት ነው እ ነጎድጓድ ድምጽ ያለው ብልጭታ ያለው ሲወርድ በጥሩ ሆታ የሚወርድ በኃይል የሚገፈተር ያለው ከዚያ ጋር ደግሞ መሬት ላይ ሲያርፍ ለይነን ሰህረን ለዘብ ያለና መጠነኛ የሆነ ከላይ ሲመጣ በወፍራው ይወርድና ለታች ላይ ግን እንስ ብሎ ለመሬት ተስማሚ በሆነ መልኩ እንዲወርድ ነው የፈለጉት ረዳዳን ያሉት ማለት ቅጥቅጦን ያሉት ያው መጠነኛ መጠነኛ የሆነች መሬት ላይ ተደረስ ማለት ነው ከላይ ግን ሲመጣ በኃይል የሚገፈተር እሺ አሊ ዙቢያ ቢያዘል ጀላሊ ወክራማ ዱዓ ስታደርጉ ያዘል ጀላሊ ወልክራም የሚለውን ጨመር እያደረጋችሁ ዱዓ አድርጉ ብለዋል እሺ وعن أبي هريرة رضي الله عنه أن أن رسول الله صلى الله عليه وسلم قال خرج سليمان عليه السلام يستسقي فرأى نملة مسترقية على ظهرها رافعة قوائمها إلى السماء تقول اللهم إنا خلق من خلقك ليس بنا غنى عن, عن سوقك فقال ارجعوا فقد فقد سقيتكم بدعوة غيركم رواه أحمد وصححه الحاكم وعن أنس رضي الله عنه أن النبي صلى الله عليه وسلم استسقى فأشار بظهر كفيه إلى السماء أخرجه مسلم وعن ابي هريره رضي الله عنه سراچون الله يرضاቸውና ከአቡ ሁረይራ ተዘገበ ان رسول الله صلى الله عليه وسلم قال يا الله ملكتኛ አሉ ማለት خرج سليمان عليه السلام ነብዩ الله سليمان ወጡ ከየት ከቤታቸው ወዴት ወደ መስገጃው ቦታ ሜዳ ወጡ ማለት ነው يستسقي يطلب المطر ማለት ነው من الله ከአላህ ዝናብ ፈልገው ሊማጸኑ ሲወጡ ፈራአ ነምለተን ጉንዳንን አዩ ሙስተልቂየተን ተንጋላ ማለት ነው እግሮቿን ወደ ላይ አዙራ አላ ظهرها በጀርባው መሬት ላይ ሆና ራፊዓተን ከፍ ያረገ ስኮን ቀዋኢማሃ ቋሚዎቿን ኢለ ሰማይ ወደ ሰማይ ወደ ታች ተቆምባቸው የነበሩ እግሮቿን ወደ ላይ አንጋጣ እንደ ጃሚን እያለችበት ይመስላል ተቆሉ ትላለች اللهم يا الله إنا خلق من خلقك እኛም ማለት ከፈጠርካቸው መካከል የተወሰኑት ፍጡሮችህ ነን ليس بنا غنى عن سقياك ካንተ መጠጥ የመብቃቃት ባህሪ የለንም ያው نحن فقراء ማለታቸው ነው ከጃይዎች ነን ሙህታጅ ነን ወደ አንተ ስለዚህ አምጥር አለና መጦራ ነው አዝንብልን ያ አላህ እያሉ አላህን ይለምናሉ ይሄንን ድርጊት ሲያው ነብዩላህ ሱለይማን ለባልደረቦቻቸው ለተከታዮቻቸው ምን አሉ فقال ارجعوا በሉ ተመለሱ አሉ ምን ነው ሲሏቸው فقد سقيتم بدعوتي غيركم ከናንተ ውጭ ያለ አካል ዱዓ አድርጎላችሁ ዝናቡ መጭ ነው አይቀሬ ነው ትጠጣላችሁ ያው ዘንብላችኋል አትጠራጠሩ ብለው መለሷቸው አሁን እኛ ብቻ አዋቂዎቹ እኛ ብቻ አድራጊዎች እኛ ብቻ እንመስላለን ሐታ እንሰሳዎች ከአላህ ይከጅላሉ አላህን ይለምናሉ ባይሆን ቋንቋውን እኛ እናቀውም እንጂ ነው ሱለይማን ስለሚያውቁ ነው እኛ እናውቅም እንጂ ዝናብ የሚዘንብልን خیر ነገር የሚመጣልን በሚስኪኖቹ በሽማግሌዎቹ በየቲሞቹ በመዝሙሞች በተበደሉት በእንሰሳዎቹ ነው አላህን በሚፈሩ ሰዎች ነው ዝናብ የሚዘንበው ስለዚህ በጩጫ ምክንያት ዝናብ ተለምኖ አላህ ዝናብ አምጥቶ ሱለይማንና ወገኖቻቸው የወጡበትን ተተው ተመልሰዋል ነው የሚለን የሚቀጥለው وعن انس አሁን ከአነስ ነው አነ ነብይ ሰለላሁ ዐለይሂ ወሰለም استسقى ዝናብን ፈልገዋል ነብያችን አለይሂ ሰላቱ ወሰለም فاشار بظهر كفيه الى السماء በእጆቻቸው በመዳፋቸው ጀርባ ወደ ላይ አጉ እጃቸው ወደ ላይ አድርገዋል ማለት የሚያሳየኛለ መዳፋችን ወደ ሰማይ የውስጥ እጃችንን ወደ ታች ማለት ነው ገብቷችኋል ዝናብ ሲፈለግ ባዘቦቱ እንደምናገው ዱዓ ሳይሆን እጅን ገልብጦ ማለት ነው ይሄም ለተፋኡል ነው ለተፋኡል ከላይ ያለ ወደ ታች እንዲመጣ ወደ ምድር ማለት ነው اخرجه مسلم امام مسلم ዘግበውታል استحباب الاستسقاء عند الحاجه ዝናብ ሲያስፈልግ ዝናብ መፈለግ ይወደዳል ዝናብ መፈለግ በሶላትም ይሆናል በዱዓ ብቻም ይሆናል ብያቸዋለሁ እጆች ወደ ላይ የሚነሳሉ እንዲሁ ወደ ታች ማድረግም ይቻላል ማለት ነው ለምን ቅድም ላይ ሰስካ ወረፋ يديه ሚልም አሳልፈናልና ان الله حي كريم سخي اذا رفع الرجل يديه اليه يستحي ان يردهما صفرا خائبتين الله سبحانه وتعالى የተከበረው አላህ አንድ ባሪያው እጁን አንስቶ ለምኖት በዜሮ መመለስ አይችልም አያደርገውም ስለዚህ እጅ ማንሳት ዱዓ ላይ እንደሚቻልም አስፈላጊም እንደሆነ ነው የሚያሳየን خلاص هذا والله اعلم